ይህ ራዲዮ ነጋሽ የኢትዮጵያውያን ሙስሊሞች ድምፅ ነው። ታሪክ አምድ የአይን ምስክር ክፍል ሀያ ይቀርባል። የአስሃር ተማሪዎች cultural ክበብና የፓስፖርት እደሳ ጉዳይ እነሆ ዛሬ ይህ ቀርቶ ደንበኛ ፓስፖርት አግኝተው የከፍተኛ እስላሞች ጉባኤ በሚያገኝላቸው ስኮላርሺፕ መማር ይዘዋል። ሆኖም የግብጽ መንግስት የኪስ ገንዘብ ሰጥቶ በሚያስተምራቸው ጊዜ የኢትዮጵያ ኤምባሲ ለፓስፖርት እደሳ 25 ዶላር ካልከፈሉ አላደስም ይላቸዋል። ተማሪ እንደመሆናቸው መጠን በዚህ ክፍያ እንዲማሩ ወይም አቅማቸው በሚፈቅደው መጠን እንዲቀንስላቸው ቢያመለክቱም ኤምባሲው ዘንድ ተቀባይነት አላገኙም። እንዲሁም በኃይለ ስላሴ ዘመነ መንግስት እንደ ሌላው ሀገር ተማሪዎች መሰብሰቢያ የሚሆን ቤት ተከራይቶ ክለብ አቋቁሞ በየወሩ የቤቱን ክራይ እየከፈለ ይዟቸው ነበር። እንዲሁም ደርጉ ይህንን እርዳታ አላቋረጠባቸውም። ነገር ግን የአሁኑ የኢትዮጵያ መንግስት ክለቡን ያቋቋሙትና የሚጠቀሙበት የአስሃር መንፈሳዊ ተማሪዎች ብቻ ስለሆነና መንግስት በሃይማኖት ጉዳይ ስለማይገባ በሚል ምክንያት እርዳታውን አቋርጧል። ትምህርት ቤቱ ከሚሰጣቸው ጥቂት ገንዘብ እያዋጡ እነሆ እስከ ዛሬ ክለባቸውን ይዘው ቆይተዋል። በዚሁም ረገድ በአዲስ አበባ የሚገኘው የእስልምና ከፍተኛ ጉባኤ በእርዳታ መልክ ኪራዩን እንዲከፍልላቸው ለማሳሰብ እየሞከሩ ነው። አላህ በቸርነቱ ያሳካላቸው። ከፍተኛው ጉባኤ ይህንን እርዳታ በማድረግ ለሚልክላቸውም በገዛ ፈቃዳቸው ለሚማሩትም የማድረስ ውለታ ከማድረጉም በላይ በኢትዮጵያ ውስጥ ያለውን ሕልውና ያንጸባርቃል። ከ50 ዓመት በላይ ያለውን ካልቸራል ክበብ የተለመደውን አገልግሎት እንዲቀጥል ያደርጋል። በእውነቱ ለመርዳት ፈቃደኛ የሆነ ሙስሊም ሀብታም የዚህ በጎ ስራ ተሳታፊ ቢሆን ከአላህ ምንዳውን ተማሪዎቹ ምስጋናውን ስለሚያገኝና ኪራዩም ቀላል ስለሆነ እንዲያስቡበት በዚህ አጋጣሚ ክለቡን በቅርቡ አይቼው ስለነበርና የመጀመሪያው ፕሬዝዳንት ሆኜ ያቋቋምኩት ስለሆነ በአላህ ስም ጠይቃለሁ። ስምንተኛ ተሞክሮ የግፍ መንግስት ለሰዓት የትክክለኛ ፍትህ መንግስት ለዘላለም የደርግ መንግስት አብዮት እንደጀመረና ግርግሩ እየተስፋፋ በሄደበት ጊዜ በአዲስ አበባ የሚገኙት ሙስሊሞች ለመጀመሪያ ጊዜ የዜግነት መብታቸውን ለማስከበር ታይቶና ተሰምቶ የማያውቅ በመቶ ሺህ የሚቆጠሩ ሙስሊሞች ሰላማዊ ሰልፍ አዘጋጅተው በዚያን ጊዜ ለነበረው የልጅ እንዳልካቸው መንግስት አቤቱታውን በጽሁፍ ያቀርባሉ። የእኩልነት መብት ይጠይቃሉ። እስላም የሚበዛበት ክፍለ ሀገር ሙስሊም ሀገር ገዢ እንዲሾም ይጠይቃሉ። በጠቅላላው 13 ነጥብ የያዘ ማመልከቻ ያቀርባሉ። የተሰጣቸው መልስ ጉዳዩ ይታሰብበታል የሚል ነበር። በዚህ ግርግር ጊዜ አንድ የኤርትራ ተወላጅ የሆኑ የዘጠና ዓመት አዛውንት ሰይድ አህመድ ሀዩቲ የሚባሉ ክቡር ጠቅላይ ሚኒስትሩን ለመገናኘት ወደ ሚኒስትሩ ቢሮ ከመሄዳቸው በፊት ከአማርኛ ይልቅ የአረብኛ ቋንቋ ስለሚቀላቸው አንድ አስተርጓሚ ይዘው ጠቅላይ ሚኒስትሩ ቢሮ ይሄዳሉ። ሙስሊሙ ህዝብ የመንግስት ስራ ተካፋይ እንዲሆን ሰላማዊ ሰልፍ ማድረጉንና ማመልከቻ ማቅረቡን ጠቅሰው ክቡር ጠቅላይ ሚኒስትር የሙስሊሙን የዜግነት መብት በሚገባ እንዲያከብሩ ይጠይቃሉ። በዚህ ጊዜ ክቡር ጠቅላይ ሚኒስትሩ ስሙ አባቴ ሹመት የሚገኘው በትምህርት እንጂ በሃይማኖት እምነት አይደለም የሚል መልስ በሰጡበት ጊዜ ሽማግሌው የተማረ ሰው እንድናቀርብ አልተጠየቅንም የሚል መልስ ሰጥተው ተሰናብተው ከመውጣታቸው በፊት ክቡር ጠቅላይ ሚኒስትር ይስሙኝ፣ የግፍ መንግስት ለጥቂት ጊዜ የተወሰነ ነው፣ የትክክለኛ ፍትህ መንግስት ለዘላለም ነው ሲሉ ተርጓሚው ይህንን ለመተርጎም ሲያመነታ ያዩታል። አንተ ምን አስፈራህ ይሉታል። እኔ ምልህን ነው የምትተረጉመው። እኔ በዚህ እድሜ ብታሰር ወይም ብገደል ሸሂድ ወይም ሰማዕት እሆናለሁ እንጂ ሌላ ምን ይመጣል ብለህ ነው ብለው ተሰናብቶ ይወጣሉ። እምብዛም ሳይቆዩ በጥቂት ጊዜ ደርግ ከገደላቸው ስልሳ ሰዎች መሃል አንዱ በመሆን ጠቅላይ ሚኒስትሩ ከዚህ ዓለም በሞት ተለይተዋል።